ብሎ ትንሽ ረጋባ ከተቆይ በቃ ቆሞ ከሆነ ኢህራሙን የሞላው ከዛም በኋላ ዝም ብሎ ሩኩዕ ሊያደርግ ይቻላል። ተክቢራው የግድ ወዝብ አላቸው አይደለም ግን ማድረጉ አውላ ነው። በሱጁድም ላይ ስታገኘው እንደዚህ ሌላ ተክቢራ ያስፈልጋል ማለት አይደለም፣ ግን ማለቱ ጥሩ ነው። ወለሁ አንጠልቅም ወለሁ ለራሱ ለ አልቀራንም ይሄን ወአዋቢሰተ ኢብኑ ማዕበድ ከዋቢሰተ ኢብኑ ማዕበድ ረዲየላሁ ተዓላ አንህ አንሳሪ ነው ሚን በኒ አሰድ ኢብኑ ኹዘይማ ጎሳ የነበረ አንሳራዊ ሰው ነው ይህ ዋቢሰተ ኢብኑ ማዕበድ የሚባለው ሰሃቢ አንሳር ነው ሚን በኒ አሰድ አልኹዘይማ ነው ይከን ይከና አባ አባ ቅርፋፋ ይባላል አባ ቅርፋፋ ቅርፋፍ የሚባል አባ ቅርፋፍ ይባላል። ነዘለል ኩፋ ኩፋ ላይ ኑሯል። ኩፋ የዛሬዋ ነጀፈል አሽረፍ የሚሏት የኢራቅ ሶስተኛ ከተማ ናት። ثم تحول الى الحيرة ወደ ሒራ ተቀይሮ ሄራ ላይ ነበር ሲኖር የነበረው ማተ ቁርበ ሰነ ትስዒን በዘጠና ዓመተ ሂጅራ ነው የሞተው ሰሃቢ ረዲየላሁ ተዓላ ነው እነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ይለናል ረአ ረጁለን አንድን ሰው አየ ይሰል አየ ኸልፈ ሶፍ ከሶፉ ኋላ ወህደው ብቻውን ከሶፍ በኋላ ኋላ ቆሞ ሲሰግድ አገኙትና አዩትና ነብዩ ፈአመረ አዘዙት አዩ ዒደ ሶላተ በል ሶላቱን ድገም አሉት በል ይህን ሶላት ድገመው አሉት ለብቻው ማለት ነው አንድ ሰው ለብቻው መስገድ አይችልም የሚል ነው ከዚህ የምናገኘው ወላኪን الحديث ضعيف ነው ወይም ደግሞ ብቻውን መስገድ አይችልም የሚባለው ምንድነው ብለዋል ሐዲሱ መህሙል ነው በምን ይፈሰራል ለሁ ፉርጃ ፊት ለፊት ላይ ቀዳዳ ወይንም ደግሞ የመቆሚያ ቦታ እያለ የሚቆምበት ቦታ ሌላ ሶፍ ሙሉ ያልሆነ ሶፍ እያለ ያንን ትቶ ለብቻው የቆመን ነው እንጂ አለበለዚያማ ቦታ ከሌለ ለብቻው መቆም ነው ያለበት እና ጀማዓው ይቆጠርለታል። ችግር የለም። فاتقوا الله ما استطعتم ነው አልዋጅቡ ተስቁጥ እንደ አደም ልቁድራ ይላሉ ዑለማዎች። የምንችለው ነገር ካጣን ዋጅብ ይቀርልናል። የግድ ሶፍ ውስጥ ካልገባ አይባልም። ስንመጣ ሶፉ ሙሉ ነው። full ሶፍ ከሆነ ብቻዬን ሰው እስከሚመጣ ድረስ መጠበቅ አለብኝ ብለህ ጀማዕ ማሳለፍ የለም። ብቻህን ኢሕራም ማድረግ ይቻላል። ይሄ ማለት ነው። አሶህ ያደረጉት ይህን ነው ዑለማዎች ሲነገር رواه أحمد وأبو داود والترمذي እነዚህ ሁሉ ዘግቦታል። وحسنه ሐዲሱ ሐሰን ነው ብሏል። وصححه ابن حبان እብኑ ሒባን ሐዲሱ ሶሒሕ ነው ብሏል። وله አሁንም ለራሱ ለራሱ ነቢ ዳውድ አንጠልቅ ጦልቅ ላይ ረዋሁ አህመድ ወአቡ ዳውድ ወትርሚዚ ወሐሰነሁ ወሰሐሁ ኢብኑ ሒባን ትርሚዚ ሰሒህ ነው ብሏል። ወለሁ ለራሱ አሁንም እዚሁ እንትና ላይ ትርሚዚ ላይ አንጠልቂን ይሄ ትንሽ የሪዋያ እንትን አለበት ይላል። አንጠልቅ የሚለውን ከእብን ሸይባን የተያዘው ነው የሚለው ከአሊ ኢብኑ ሸይባን የተያዘው ነው የሚለው ከጠልቅ የተያዘ ሐዲስ ነው ላ ሶላተ ሶላት የለም ተቀባይነት የለውም። لمنفرد ብቻውን የሚሰግድ ሰው ከልፈሶፍ ከሶፍቱ ኋላ ብቻውን የሚቆም ሰው ምን የለውም ብለዋል? ሶላት የለውም ብለዋል ነብዩ عليه الصلاة والسلام እያለ ነው። وزاد الطبراني ሼኹ ጠበራኒ የጨመሩት ሌላ ተጨማሪ information አለ። የሐዲስ ዋቢሷ በዋቢሷ በተያዘ ሐዲስ ألا دخلت معهم ወይ እነሱ ጋር አትገባም ነበር አሉት። አው ተረብተ ረጁለን ወይ የሆነ ሰው ወደ ከሶፉ አትጎትትም ነበር ብለው ተናግረውታል ይላሉ። የትኛውን ሰውዬ ዋቢሳ ብን ማዕበድ አወራው ሐዲስ ላይ ምን ነበር ያለው? رأى رجلا ነው አይደል? ነብዩ አንድን ሰው አዩት ይሰል ሲሰግድ خلف الصف وحده ከሶፍ በኋላ ብቻውን ቆሞ ሲሰግድ አዩ ፈአመር አዩ ዒደት ሶላተ ሶላት እንዲደግም ብለው አዘዙት ይላል። እዛው ዘገባ ላይ እንዲህ ብለውታል። አላደኸልተ መዓሁም ለምን ሶፍ ውስጥ አትገባም ነበር የሚል ጥያቄ አንስተውለታል። አዊ ይተረፍ ተረጁለን ወይ የሆነ ሰው ሳባ አድርገህ አንተ ጋር የሚቆም ሰው ከፊተኛው ሶፍ ወደ አንተ አታመጣም ነበር ብለውታል። ወላኪን አልሐዲሱ ضعيف ሸይኹ አልባኒ በጣም ضعيف ነው ይላሉ። ፊል አሐዲስ ضعيفة አንድ ብለው ቆጥረውታል ይሄን ሐዲስ ضعيف ነው የሚሉት ዑለማዎች አضعፈውታል። እብኑ ተይሚያ በጣም ضعيف ሐዲስ ይህ በነብዩ ላይ ዝም ብሎ የማይባል ነገር ነው ያለው የማይባል በጣም ضعيف ሐዲስ ነው ያለው ኢስቲራር ማለት ነው። ከሶስት ወደ ኋላ መጎተት አይፈቀድም አሁን ለብቻዬን ለመቆም ብሎ ማለት ነው። ምክንያቱም ብዙ ነገር አለ። አንደኛ ከሚበልጠው ሶስት ወደ ኋላ እያመጣ ነው ወንድማችን አንድ ሁለተኛ ምንድነው ውስወሳ ነው። ሰውየውን እየወሰወስን ነው። ሌላ ፊት ለፊት ሌላ ፍርጃ ሊፈጠር ነው። እርግማን ያገኘናል ሳይሞላ በፊት ማለት ነው። ስለዚህ ባዕት ነው ሐዲሱ መጀመሪያ በጣም ባዕት ነው። ተግባባን አይደል? ሰው መጎተት አይፈቀድም ከሶፍት እዚህ ይቻላል። እ ሁለቱ አብሮ እየሰገደ እያለ ሶስተኛ አካል እ አል አል አልገባኝም። ሌላ ሶስተኛ አካል ሶላት ማለት ነው። እና ሁለቱ እየሰገዱ ሰላት ውስጥ ሳይገባ በፊት ይጎትተውና ወደ ኋላ አድርጎ ስራት ካመጣው በኋላ ነው ይሄ እኮ እንትን ለእንትን አይደለም ለሱ ኋላ እና ፊት ለማለት ሳይሆን ኢማም እንዲቀደምና መእሙም ከኋላ እንዲሆኑ ነው። ምንም አይደለም። ችግር የለም። መጎተት የለም፣ አይፈቀድም፣ አይፈቀድም፣ ክልክል ነው። ሐዲሱ ضعيف ነው ማለት አይሰራበትም። እንደውም እብኑል ቀይም እብኑል ቀይም ምን ይላሉ? እብነ ተይሚያም ሰምቻቸዋለሁ ይህንን ሲቃወሙ ጀዝብ የሚባለውን ሰዎችን መጎተት ወደኋላ ክልክል ነው ነው የሚሉት። ሐዲሱ በጣም ضعيف ነው የሚሉት። ሐዲሱ ضعيف ነው፣ ሰነዱን ضعيف ነው። ሐዲሱ ጭራሽ አይሰራበትም ከተባለ ብቻህን መቆም ትችላለህ ማለት ነው። ከኋላ የዋቢሷ ሐዲስ ለምሳሌ አቡ ዳውድ የዘገቡት ትርሚዚ የዘገቡት ኢማሙ አህመድ የዘገቡት ሐዲስ አለ። አንድ ሰው ብቻውን ሲሰግድ የነበረውን ሰውዬ ፈአመረሁ ነብዩ አለይሂ ሰላቱ ወሰላም አዘዙት ሶላቱን እንዲደግም የሚለው አለ። ሐዲሱ ሶሒህ ቢሆን ምንድን ነው ሲሏቸው ሐዲሱ ሶሒህ ቢሆን ለአለሁ ይሄ ሰውዬ ሶፍ ውስጥ ቦታ እያለ ከኋላ ሲሰግድ አግኝተውት ነው አገባችሁ መልኮስ ግን የሚደረግ ሲመስሉ ዝም ብሎ ሐዲሱ ባይስ ብቻ አይደለም። እሺ ሐዲሱ ሶሒህ ቢሆን ምንድን ነው? ከኋላ ያለው የሐዲሱ ሐዲስ አለ እነ ትርሚዚ እና አቡ ዳውድ እነዚህ የዘገቡት ማለት ነው። ሰውየው እንዲገን ያሉት ከሶስት ኋላ ሶስት ቦታ እያለ ትቶት ኋላ ቁሞ ነው። አዎ ገንብ ክልክል ስለሆነ ማለት ነው። አለበለዚያ ምን አለ መሰለህ ሶፍቱ ሙሉ ሆኖ ከኋላ ብቻህን ብትሰግድ ሶላት ይበላሻል ማለት የለም አይሰራም። ፈተቁላህ ما استطعتم አላህን የቻላችሁትን ያክል ፍሩት ነው የተባለ እንጂ ቦታ እያገኘህ ዑለማዎች احتمال ሲያደርጉ ይሄንን ሐዲስ ምንድን ያደረጉት? ፊት ለፊት ቦታ እያገኘ ቦታውን ሳይሸፍን የቀረ ሰውን ነው ነብዩ لعله ያሉት እንጂ አለበለዛ አንድ ሰው ብቻውን መጥቶ ማንም ሰው ካጣ ሶፍት full ከሆነበት ለብቻው መቆም አይቻልም አይባልም። እኛ የምንችለውን ነው የምንሰራው። ተግባባን አይደል? ሌላ ምን አለ መሰላችሁ? አልዋጅባቱ ተስጦቶ እንደ አደም ቁድራ አለል መእሙር ማለት ነው። የምንችለውን አቅም ወይንም የታዘዝንበትን ነገር ለመስራት አቅም ባጣን ጊዜ ከኛ ላይ ዋጅባቶች ውጭ ይሆናሉ። ሶስት መሙላት ዋጅብ ይሆንብን ነበር። አይደል? ሶስት ከሞላ ብቻችንን ከቆምን ደግሞ መቆም እንችላለን። ፈተቁላህ መስተጣቱም አተጋባንም ያልኩት። ስለዚህ እኔ ብቻዬን ነው ብቻዬን ስለምቆም ብለህ ከሶስት አወል ወደ ሶስት ተካኒ ሰዎችን እንዳትወጥጥ ራስ ብቻህን ኢህራም አድርገህ ቀጥል። ኢጅቲራር ክልክል ነው። ሐዲሱ መጀመሪያ ضعيف ነው ያሉት ሼኹ አልባኒ እ አዎ እንዳትሄድለት እንዳትሄድ ضعيف ነው ነገር ያለው እንዳትሄድ እ ያማ እኮ ኢማሙ ይቀደም እናንተ ወደ ኋላ ነው። ይሄ መሰራት ያለበት ነገር ነው። ይሄ መእሙር ነው። ይሄንኛው መጀመሪያ ሐዲስ ነው አይሰራበትም እኮ እያልኳችሁ ነው። ሐዲሱ ضعيف ነው ማለት እኮ አይሰራበትም አይሰራበትም። ከኋላ ብቻህን ብትመጣ ሶስት ሙሉ ከሆነ ብቻህን ኢህራም ማድረግ ትችላለህ። ሌላ ሰው ሲመጣ ከጎኔ ይቁም። ቀላቀልኩባችሁ እንዴ? አልተቀላቀለማ? ሲቀላቀል ንገረኝ። ኧረ የሶላት ጉዳይ ነው ይሄ በጣም ነው። አደራ ኢስቲራር ምን አልኳችሁ? ሰው መጎተት ይቻላል? አይፈቀድም። በቃ ማድረግ አይፈቀድም። شيخ الألباني هذا الحديث ضعيف شيخ ابن تيمية هذا الحديث ضعيف وقبله ابن القيم أستاذين سمكاش والله ضعيف نوكيلو هذا الحديث ضعيف ضعيف ስለዚህ አይሰራበት ሰው መጎተት አይፈቀድም ማትጎተት እዛው ይቆም እንደውም እንትን ሼኹል በሳም ምን ይላሉ እንደውም መጀመሪያ ሐዲሱ አይሰራበትም እሺ ضعيف ከመሆኑ ጋር ሌላ የሚገርም ተጽዕኖ አለው መእሙሙ ላይ የምንጎትተው መእሙም ላይ አንደኛ ከሶላቱ ማወሳወስ ነው እ ሁለተኛ ፋዚል ከሆነው ሶፍ ወደ መስሉል ወደ ሆነው እያመጣ ነው ከሶፈል አወል ወደ ሶፈል ሳኒ እያመጣ ነው እየበደልነው ነው አይቻልም ሁለተኛ حركة። ሰውየው እኛ ለራሳችን ጥቅም ነው እሱን ግን ያለ ጥቅም እየጎተትን እያመጣ ነው ነው ሐረካ ራሱ እንቅስቃሴ እንዳደርግ እያደረግን ነው ብዙ ነገር መሰወት አለበት ስለዚህ ከኋላ ነብዩ አለይሂ ሰላቱ ወሰላም ብቻውን ቆመው ያገኙትን ሰው ሶላትን ድገም ያሉት ፊት ለፊት ላይ ቀዳዳ እያለ ቀዳዳውን ሳይሞላ ለብቻው የቆመውን ነው ብለው ኢህቲማል ሰጥተውታል ዑለማዎች هو ተጓብተናል። ከኢማሙ ጎን ከመቆም ከኋላ መቆም ነው ያለብን። ከኢማሙ ኋላ ነው መኮን ያለበት። ማለት ምንጣፍ ካለ ምንጣፉን ማምጣት አለብን። ምንጣፍ ከሌለ እሱ ብቻ ከሆነ ከኢማሙ ጎን ልንቆም እንችላለን። ችግር የለም፣ ይፈቀዳል። ምንም አይደለም። ግን ከኢማሙ ኋላ ነው መኮን ያለበት። ምንጣፍ ካለ ምንጣፍ አምጥቶ ከኢማሙ ኋላ ነው መኮን ያለበት። ኢማሙ አዎ ይህ ችግር የለም ወደፊት መቀደም ይችላል ሙበሊግ መኖር አለበት በየሩክኑ ይኸው በአንተ ነው ዑለማዎች መካከል አንድ ሰው ከሶስት እርምጃ በላይ መሄድ አይፈቀድም በአንድ ሩክን ውስጥ ይላል በሶስት በአራት በአምስት በምናምን ሩኩን ግን የተለያየ ጉዞ ሊያደርግ ይችላል፣ ሊሄድ ይችላል። ይሄ ደግሞ ምን ራሱ የሶላቷ የሶላቱ አካል ነው። ይሄ ስራ ራሱ የሶላቱ ስራ ስለሆነ ችግር የለም። ለሶላቱ ጥቅም ስለሆነ ማለት ነው የሚደረገው። ተባባናል። وعن أبا هريرة وعن أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم قال النبي عليه الصلاة والسلام እንዲህ ብለዋል إذا سمعتم الإقامة إقام ሲደረግ ስትሰሙ ፈምሹ ተጓዙ ኢለ ሶላቲ ወደ ሶላት ሂዱ ወአለይኩም ሰኪና የሰኪናን ነገር አደራ ብለዋል ረጋ በሉ ጉዞ ላይ ሩጥ ሩጥ ሩጥ አትበሉ ወስወሳ ነው ጥሩ አይደለም ወአለይኩም ሰኪና ረጋ ብላችሁ ተጓዙ ወልወቃር አሁንም ፈርሃውያን ሆናችሁ ማለት ነው ወቃር ማለት ለድምፅ ይሆናል። ወቃት አይንን ለመስበርም ይሆናል። ወቃት ሰኪና የጉዞ ጉዞ እየመታችሁ አትጓዙ ማለት ነው። ሰኪና ረካ አብላችሁ ተጓዙ። ወልወቃት አላህን የፈራችሁ ናችሁ። አላህን ፈርታችሁ ማለት ምን ማለት ነው? አይናችሁን ሰብራችሁ አጅነብይ ሳታዩ ማለት ነው። ወይም ደግሞ ድምጻችሁን ቀንሳችሁ ሞባይል እያናገርን ምን ምን ጥጡ ምን እንዳናደርግ እንዳይመጣል። ወአለይኩም ሰኪና ወልወቃት ወላ ቱስሪዑ አትፍጠኑ፣ አትፍጠኑ በጣም አትሯሯጡ ፈማ አድረክቱም ያገኛችሁትን የደረሳችሁበትን ተሰሉ ስገዱ ወማ ፋተኩም ያመለጣችሁን ደግሞ ፈአቲሙ ሙሉ ሐዲሱ ሙተፈቅ አለይህ ወለሱ ሊልቡኻሪ ሐዲሱ ሙተፈቅ አለይህ ቡኻሪ ሙስሊም የዘገቡት ነው። አረፍተ ነገሩ አገላለጹ ግን አስተካክሉ። የማን ነው? የቡኻሪ ነው። ሼኹል ቡኻሪ የዚሁኑ መልእክት የያዘ ሌላ ሐዲስ ሙስሊም ላይ ምን ምን አለ መሰለህ ወላ ቱስሪዑ አትፍጠኑ፣ አትሯሯጡ ፈማ የደረሳችሁበትና ያገኛችሁትን ፈሰሉ አብራችሁ ስገዱ ከኢማሙ ወማፋተኩም ፋተኩም ያመለጣችሁን ረካዓ ደግሞ ፈቅዱ የሚል አለ ሌላ ሐዲስ ቀዷ አድርጉት ቀዷ ይላል በዚች ሐዲስ ራሱ በዑለማዎች መካከል ኺላፍ አለ በዑለማዎች መካከል እና አቡ ሐኒፋ እንትን ነው የመጀመሪያው እንትን የመጀመሪያው ኢማሙ ጋር የሚያገኘው ፈሆ አወሉ ሶላቴ ነው فهو أول صلاته መእሙም አዳምጡ በትክክል ኢማሙ ላይ ስንደርስ ለምሳሌ ሁለት ረከዓ ሰግዶ ደረስ ከ التشهد الأول ሲነሳ ኢማምን ደረስ ነበር ሁለት ረከዓ ይቀረዋል ዒሻ ነው እንበል ዒሻ ነው እንበል ሁለት ረከዓ ቀርቶ ደረስ ስንደርስ አሉ እነ ኢማሙ ሻፊዒ ምን አሉ እነ ኢማሙ ሻፊዒ አወሉ እንትን ما يدرك المأموم ما يدرك المأموم መእሙም የሚደርስበት ከኢማም አሁን ያገኘው ረከዓ ሰው አወሉ ሶላቲ ለሱ የመጀመሪያ ሶላት ነው ብለዋል። የመጀመሪያው ሶላቱ ነው የመጀመሪያው ሶላቱ ነው አሉ። ስለዚህ ልክ ሁለት ረካ አብረነውን ሰግድና ተህያ ቀርተን ሲያሰላምት ስንነሳ ይሄ አሁኑ ሶላት ምናችን ነው የኛ መጨረሻ ነው። ይሄ ነው ሶሒሁ ራጅሑም ይህንን ያደረጉት እነ ኢብኑ ባዝ ይሄ ነው ራጅሑ ነው አብዱረህማን ሳይድ ራጅሑ ይሄ ወላኪን ሌሎች ደግሞ እና አቡ ሐኒፋ ያሉት ነገር አለ። እነሱም ራሱ ደሊል አላቸው። ምን አሉ? ወላ ቱስሪዑ አትፍጠኑ፣ ከማ አድረግቱም ፈሶሉ፣ ያገኛችሁትን የደረሳችሁበትን ከኢማም ጋር ስገዱ። ወማ ፋተኩም ያመለጣችሁን ደግሞ ፈቅዱ የሚል ለፍዝ አለ። ፈቅዱ ቀባውጡ። እንደዛ ከሆነ ምን አሉ? ኢማም ጋር የመጨረሻውን የኢሻ ሁለት ረክዓ አገኘ፣ አብረን ሰገን። ስንነሳ ቀባኑ የምናወጣው አይደል? የመጀመሪያው ረክዓችን ነው። ስለዚህ ጀህር አለብን ማለት ነው። ተግባባን አይደል? ኢማሙ ጋር ያገኘነው የመጨረሻ ሶላታችን ነው። ኢማሙ ካሰላመተ በኋላ የምናመጣው የመጀመሪያችን ለምን ቀባ አውጡ ስለሚል ሐዲሱ ብለዋል። ይህን እንደሌላ ምስተዋል ሳቅቦ ስለሚል ቀባ አውጡ ከሆነ ያመለጠን ጀህርያው ስላመለጠን ኢማም ካሰላመተ በኋላ ስንነሳ የመጀመሪያውን ሁለቱን ረካ ቀዷ ስለሆነ የምናወጣው ጀህር ከኛ ይጠበቃል ይላሉ። ወላኪን الراجح الاول የመጀመሪያውን ራጅህ ፈአቲሙ የሚለው ስላለ ማለት ነው ሙሉ ነው። ሁልጊዜ ፈቅዶ ማለት ቀባውጡ ማለት አይደለም። ኢዳ ቀበይቱም ሶላተ ይላል ሶላትን ካጠናቀቃችሁ ማለት እንጂ ሶላትን ቀባ ካወጣችሁ አይደለም። ቁርአኑም ላይ ያለው ቀባ ምን ጊዜም የግድ ቀባ ማለት ብቻ አይደለም ብለዋቸዋል። ናም ከዛ ሆራጅ የምንሰራበትም ይሄን ነው። ሁለት ረካ አምልጦን ስለ ከሆነ ስንነሳ ምንድነው የምናደርገው? ጀር እናደርጋለን አናደርግም። ኢማሙ ጋር ያገኘነውን ሶላት የመጀመሪያ ረካዓችን ነው። ኋላ የምናመጣው የመጨረሻ ረካዓችን ነው። ግን ፈቅዶ ያለውን ለፍባይተው እናደርግ በጣም ጠንካራ ደግሞ ጀሊሉ ራሱ አልገባችሁም እንዳልኳችሁ ግልጽ ነው አይደል ፈቅዱና ፈአቲሙ ሁለቱም ሪዋያ አለ ሁለቱም ደግሞ ሰሒህ وعن أبي بن كعب رضي الله تعالى عنه قال رسول الله صلى الله عليه وسلم يا الله ملاكتني عندي بلوان من قال الرجل የአንድ ሰው ሶላት አሉ ነብዩ አለይሂ ሰላቱ ወሰለም مع الرجل ከአንድ ከሌላ ሰው ጋር አዝካ የተሻለ ነው ምን ሶላቲhi ወህደው ብቻውን ከሚሰግደው ሶላት ብለዋል ወሶላቱሁ መዐ ረጁለይን አንድ ሰው ሶላቱ መዐ ረጁለይን ከሁለት ሰዎች ጋር የሚሰግደው ሶላት أزكى እጅግ ጥሩና ምርጥ ነው። ምን ሶላቲ መዐ ረጁል ከአንድ ሰው ጋር ከሚሰግደው ይልቃል። وما كان أكثر ቁጥር በበዛ ቁጥር ፈሆ ይህ ጀማዓ አሐቡ ኢለላሂ ዐዘ ወጀል ወደ አላህ እጅግ ተወዳጅነቱ እየጨመረ ይሄዳል ብለዋል ነብዩ عليه الصلاة والسلام። ሀያ ሰው ጋር ከሚሰግድ ሰላሳ ሰው ጋር ሀያ አንድ ሰው ጋር የሚሰግድ ይበልጣል። አርባ ሀምሳ የሰው የጀማዓው ቁጥር በጨመረ ቁጥር የአላህ ዘንድ ተወዳጅነቱ እየጨመረ ይሄዳል ማለት ነው። አንድ ሰው ጋር መስገድ፣ ሁለት ሰው ጋር መስገድ፣ ተጠባብቀህ መስገድ እንደውም ሰደቃ ነው ራሱ ጓደኛን ማስተጋገል። وصلاته مع الرجلين ከሁለት ሰው ጋር መስገድ አብታ እጅግ የተሻለ ነው። من صلاته مع رجل ከአንድ ሰው ጋር ከመስገድ وما كان أكثر ብዙ የሆነ ብዙ ቁጥር ያለው ጀማዓ فهو ይህ ጀማዓ أحب إلى الله عز وجل ወደ አላህ በጣም ተወዳጅ ነው። رواه أبو داود والنسائي وصححه እብኑ ሒባን ዘግበውታል። ሰሒህ ነው ብለዋል እብኑ ሒባን ሐዲስ በጣም ሰሒህ ሐዲስ ነው ብለዋል እና የጀማዓው ቁጥር በጨመረ ቁጥር አጅራችን እየጨመረ ይሄዳል። ባይሆን ጀማዓን የምታወዳደረው ቢድዓ ጋር ምናምን ነገር ከሆነ የዛን ጊዜ ሌላ ነገር ልናወዳደር እንችላለን። የኢማሙ ሁኔታ ማለት ነው። የኢማሙ ሁኔታ ወሳኝነት አለው ወሳኝነት አለው። ግን አንድ የምነግራችሁ ነገር ስለ ኢማም አህዋል ደግሞ ማጥናት አይፈጠርም። ማለት ምን አይነት እንትን ነው? ዝም ብለህ አገኘው ጋር ዝም ብሎ ነው የሚሰገደው ካላወቅከው በስተቀር ባህል ነው። ተባባል መስሩር አልሐል የሆነ ሰው አንድ ሰው ሙብተዲዕ ነው ወይንም ደግሞ የሆነ ነገር ነው አላህ አለ። በቃ ዝም ብሎ ሰግዶ ብቻ መሄድ ነው። ባህሪ የታወቀ ሰው ብቻ ከሆነ ነው። ወይ ዑለማዎች ፈትዋ ይሰጡበት። ከተለይ ጀርባ እንዳትሰግዱ ይባላል። ለምሳሌ አንዋር መስጊድ ፈትዋ ጀርባ እንዳትሰግዱ ብለዋል። አይሰግድም፣ ደግሞም አይሰግድም። እሺ አንዋር መስጊድ ብቻ አንስገድ ወይ ሌሎች መእሙሞችን ጠብቀህ ስገድ እሱ ጋር እንዳትሰግድ። እሱ ባያን ደርሶታል ነው ብቻ ደርሶታል። አይሰገድም። ወራኢ አደረጁ ወአን ኡሚ ወረቃ ከኡሙ ወረቃ ጀርባ وعن أم ورقة بنت نوفل أو عبد الله ابن الحارث ابن عويمر الأنصارية جمعت القرآن واستأذنت للخروج في بدر كان رسول الله صلى الله عليه وسلم يزورها انتنا أم ورقة بنت نوفل ቢንቱ ነውፈል ወይንም ደግሞ ኡሙ ወረቃ ቢንቱ አብድላህ እብን ልሐሪስ ትባላለች። እብን ልሙዒን አልአንሳሪ የአንሳራዊት ናት። ጀማዓት ልቁርአን ቁርአንን ሰብስባለች፣ ብዙ ቁርአን ሀፍዛለች። ወስተእዘነት ሊልኹሩጅ ፊ በድሪን በድር ዘመቻ አብሬ ልውጣ ብላ ነብዩን አስፈቅዳቸዋለች። ካነ ረሱላህ ሰለላሁ ዐለይሂ ወሰለም ይዙሩዋ ነብዩ ጎበኟት ነበር። ወይ ሰሚያ ሸሂዳ ሸሂዳ በማለት ይጠሯት ነበር። ያቺ ሸሂድ ሰማዕታቷ በማለት ሰማዕት የሆነችው አይሏት ነበር። ቀተላሃ ጉላሙን አንድ ወጣት ነው የገደለ ወጃሪየቱላህ ባሪያዋና አንድ የሆነ ወንድ ባሪያና የራሷ ጃሪያ ሴት ባሪያ ናቸው የገደሏል። በእንትኗ በልብሷ አፍነው ነው የገደሏት። ثم ፈራ አመለጡ ፈኡኺዳ ወሱሊባ ተይዘው ተሰቅለዋል። የአምሪ ዑመር ረዲየላሁ ተዓላ ዑመር አስይዟቸው አሰቀሏቸዋል። ኡሙ ወረቀን ገለዋት ነው ሁለቱ ባሮች በስምምነት ማለት ነው። አንነቢ ሰለላሁ ዐለይሂ ወሰለም አመረሃ ነብዩ አለይሂ ሰላቱ ወሰላም አዘዋታል ኡሙ ወረቃን ምን እንድታደርግ አንተ ኡመ እንድትመራ አህለ ዳሪሃ ያ የቤቷን ሰዎች የአካባቢውን ሴቶች እንድትመራ አመራሃ ነብዩ አዘዋታል አንተ ኡመ እንድትመራ ማንን አህለ ዳሪሃ የአካባቢውን ሴቶች እንድትመራ ኢማም ሆና ነብዩ አዘዋታል ስለዚህ ፍቃድን ያስይዛል ይሄ ረዋሁ አቡ ዳውድ ወሰሐብ ኢብኑ ኹዘይማ ኢብኑ ኹዘይማ ሐዲሱን ሰሂህ ነው ብለዋል አህለ ዳሪያ አህለ ዳር የሚለውን ለሴቶች ብቻ ሳይሆን ለወንዶችም ነው ተብሎ ያሰገደች ያለች አሜሪካ ውስጥ ይባላል። ሰሜት ውሃ አልተማችሁ? እንደውም በኢንተርኔት ላይ ራሱ ለቀው ሴት ልጅ ኢማም ሆና አሰግዳለች። ካሊፎርኒያ ነው የት ነበር ዘፈኝቻለሁ። ሴት ምክንያቱም ኡመ ወረቃን አዘዋታል። አንተ አመራህ አዘዋታል። አንተ ኡመ እንድትመራ ማንም አህለ ዳሪሃ የአካባቢውን ሰው ነው የሚለው አህለ የሚለው ሴቶች የሚል ካለ በሚል አምጥተው ማለት ሽባ ይችላል። ተጋብተናል። ስለዚህ ሴቶች ጀማዓ አላቸው ማለት ነው። የሴቶች ጀማዓ ለሴቶች ለሴቶች አለ። ሴቶች ወንድ ጋር ነው ብዛት በነብዩ ዘመን ሰገደ የነበረው በሰሐቦች ዘመን ወንዶችም ጋር እንደዚህ ነው። ባይሆን አንድ ነገር አለ። አንድ አይሻ አለችው ነገር አለ። ሴቶች ወደ ጀማዓ በሚመጡበት ሰዓት ቃዲ ዒያድ ምን ይላሉ? እነ ነወይ ሌሊት ብትመጣ ነው የሚሻለውን የሚሉት ወደ ጀማዓ ቦታ ሰዎች በማያዩባት ጊዜ ምክንያቱም ፊትና ትሆናለችና ይላሉ። ለዕልም ፈለጋ የተለያየ ነገር ለማግኘት ግን ይሄዳሉ ቀን ነብዩ አለይሂ ሰላቱ ወሰላም ላ ተምነዑ ኢማ አላህ ላ ተምነዑ ኢማ አላህ መሳጅድ አላህ አላህ መስጂድ ሲያስፈቅዷቸው የአላህ ባሮች ሴቶቹ ፍቀዱላቸው ይሄዱ ብለዋል ነብዩ አለይሂ ሰላቱ ወሰላም። አኢሻ ግን ሁኔታው በጣም ደስ አላላትም ነበር። አንድ ቀን እንዲህ ብላ ተናገረች፣ ወላሂ لو رأى النبي صلى الله عليه وسلم ما رأينا ان إنيا بإذن يكتن يجينون نبي نزل في قسبيات نرو لمنعهن من المسجد كمسجد كلكل واشون نبر وواري ما نين يالسو عائشة فالزان جدي لو رأت عائشة هذا الزمن بالتالي من تنبر الله أعلم لذين مور يتين لجنة صلاة أخطل بيطة وصفلهم قطل يمسهم إنا لأين لمن لمن كونه ይመጣሉ። ችግር የለም። ያን ሲመጡ ብዙ ነገራቸውን አሟልተው ነው። ወንድ ባለበት አካባቢ መሄድ የለባቸውም። ብዛት ወንዶች በቆሙበት አካባቢ፣ በሚፈገሩበት አካባቢ ሁኔታዎችን እየመረጡ ነው። ለምን የፊትና መነሻ እንደሆኑ ነብዩ አለይሂ ሰላቱ ወሰላም ተናግረዋል እንጂ ወደ መስጊድ አይሄዱ አይባልም። እና የራሳቸውን በራሳቸው አለ። ግን ሶላቱ በአፍልያ ነው ወይንስ ጀዋዝ ነው? ሙስተሐብ ነው? የዑለማዎች ልዩነት አለ። ይህንን ላይ ቀጥተነዋል። ተንቢህ አለ። ግማሽ ዑለማዎች እነ ኢብኑ ተይሚያ ሙስተሐብነት አለው ይስገድ ጀማዓ እርስ በርሳቸው ይሰግዱ ጀማዓ መስገዳቸው ሙስተሐብነት አለው ይላሉ ሌሎች ዑለማዎች ደግሞ ዝም ብሎ ይበቃል ነው እንጂ የሚሉም አሉ ولكل أحد له دليل وعن أنس رضي الله تعالى عنه أن النبي صلى الله عليه وسلم قال النبي عليه الصلاة والسلام بلال استخلف ابن أم مكتوم استخلف النبي صلى الله عليه وسلم النبي عليه الصلاة والسلام تكو ابن أم مكتوم عبد الله ابن أم مكتوم تكتو تنبر أم الناس ሰዎችን ኢማም ሆኖ እንድመራ ወሆ ይህ ሰው አዕማ አይናማ ነበር፣ አይን አልነበረው። አብደላህ እብኑ ኡሚ መክቱም ማለት ነው። አዕማ ነበር፣ አዕማ ነበር እና ነብዩ አለይሂ ሰላቱ ወሰላም ምራ ብለው መዲና ላይ እስከ 13 ጊዜ ነው መሰለኝ ተተክቷል ይባላል። አሰግዷት ኢማም ሆኖ እስተኸለፈ ነብዩ ተከተውታል እብነ ኡሚ ማዕበድ ኡሚ መክቱም አብደላህ እብኑ ኡሚ መክቱምን ተክተውት ነበር። የኡምናት ሰዎችን እንድመራላቸው አዕማ አዕማ ሆኖ እያለ ስለዚህ አዕማ ኢማም ሆኖ መምራት ይችላል ማለት ነው። ቂብላውን እናሳየዋለን፣ ኢማም ሆኖ ያሰግዳል። ችግር የለም። አይን ያለውም ቢኖር ይሄ ፈድል ካለ በአለሁ ነብዩ አለይሂ ሰላቱ ወሰላም ሌላ ብዙ ሰሃባ እያለ እሱን ተክተውታል። ብንመለከት ራሱ አዕማዎች ሙፍቲ ይሆናሉ፣ አዕማዎች ፈትዋ ይሰጣሉ፣ አዕማዎች የሆነ ነገር ያደርጋሉ አይደል? እነ ኢብኑ ባዝ ምን ነበሩ? ዑለማዎች ናቸው። ሙፍቲል መምለካ ሰዑዲይ ሳቢቀን ማለት ነው። ቀብላ አብዱልዓዚዝ አሉሼህ ከካቸው በፊት ራሱ አሉሼህ አረፋ ላይ እንትን ኹጥባ የሚፈጽሙት ከታቸው አይደል አዕማ ናቸው። ላኪን ሆ ሙፍቲል መምለካ ፈትዋ የሚሰጣሉ፣ ሁሉንም ያስተላልፋሉ። ሌሎች ደግሞ አዕማ ኢማም መሆን የለበትም ያሉ ሰዎች አሉ። አንዳንድ ሰዎች ለምን ከዛሂር ነጃሳ ራሱ አይጠብቅም አይጠነቀቅምና ብለዋል። ሚነል አጀብ ሌሎች ደግሞ ምን አሉ? አይኑ የሚያይ ሰው ከጓሂር ነጃሳ ሊጠበቅ ይችላል። አይኑ የማያይ ግን ከአጅነብይና ከተለያየ ነገር ውስጥ ይቆጠባል። ሌላ ይቻቻላል ማለት ነው። በብዙ ነገር ከብዙ ሶፋ ይዳል። ስለዚህ ይቻላል፣ የአዕማ ኢማምነት ይቻላል። رواه أبو داود وأحمد ونحوه ونحوه لابن حبان ابن حبان ግን عن عائشة سيد የተዘገበ ሐዲስ አለ እነ አህመድና አቡ ዳውድ ዘንድ አለው ከአነስ ነው وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله መላእክተኛ ይሉናል የአላህ መላእክተኛ ምን ይላሉ ሶሉ ስገዱ አላ መን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ባለ ሰው ጀናዛ ላይ ስገዱ ወሶሉ ስገዱ ከልፈ መን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ካለ ሰው ኋላም ሆናችሁ ኢማም ሆኖሱ ስገዱ በሱም ላይ ስገዱ ብለዋል ነብዩ አለይሂ ሰላቱ ወሰላም በሱም ላይ ስገዱ ሶሉ ስገዱ አላ መን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ባለ ሰው ላይ ስገዱበት ሲሞት ማለት ነው ሶላተል ጀናዛ ይሰገድበታል ይሰገድበታል ታሪከ ሶላት ካልሆነ ታሪከ ሶላት ከሆነ ግን ፊሂ አልሰላም هذا حديث ራሱ ضعيف ነው መጀመሪያ ወሰሉ ስገዱ ከልፈ መን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ካለ ኋላም ስገዱ ላ ኢላሃ ኢላላህ ካለ ሰውየው ይመራል ይችላል ኢማም ሆኖ ማስገድ ይችላል ናም ከሱ ኋላ መስገድ ይቻላል ወላኪን ብዙ የነሳ ጥያቄ አለ። ፋሲቅ ነው ወይ ፋሲቅ አይደለም ወይ ሄዳው ላይ እንደነው ምንድነው የተለያዩ ዑለማዎች ፈትዋ ሰጥተዋል ምን ግን ተፍቲሽ የለም ሆነ መስጊድ ስትሰግዱ ቀጥታ ዝም ብሎ መስገድ ብቻ ነው ሰውየው የሚታወቅና ቢድዓው የወጣለት አቂዳው ላይ የወጣለትና ወይንም ደግሞ ዑለማዎች በሱ ላይ ፈትዋ ሰጥተው ከሆነ ልንተው እንችላለን አለበለዚያ ግን አገኘው መስጊድ ይሰገዳል ይሰገዳል ይሰገዳል ምን ምን ሶላት ጀናዛ አይሰገድም። ከተሰገደበት የለም ከተሰገደበት የለም። ሶላት አልጋኢብም የለም። ሶላት አልጋኢብ የማይሰገድበት ሀገር የሞተ ብቻ ነው ሶላት አልጋኢብ የሚሰገደው ማለት ካፊር ሀገር ሂዶ አንድ ከሌኮ ሞተ የት ማን የሆነ በራውስ ኮንሶ ምናምን ማንም ሙስሊም ለለበት እዛ ሄዶ ሞተ ከተባለ ሶላት አልጋይ ይሰገዳል። አለበለዚያ ሙስሊም ሀገር ሞተ ሶላት ሶላት አልጋይ ይላል። ነብዩ عليه الصلاة والسلام ስላልተሰገደበት ነው ነጃሽ ላይ ሰገደው። ደሊል ለሁሉም ደሊል አይሆንም። አለለ ጥላቅ ነው። አንድ ቦታ ከተሰገደበት ሌላ ቦታ አይሰገድም። አሁን ሶላት አልጋይ ይባላል አይሰገድም። የለም ነው ማለት ደሊል የለም። ስለዚህ ላኢላሃ ኢላላህ ባለ ሰው ላይ ይሰገዳል። ናም ሲሸለም ባይሆን ለኢማሙ አህመድ አንድ የሚሉት ነገር አለ ራሱን የገደለ ሰው ታንቆ የሞተ ሰው ወይም ራሱን በመርዝ የገደለ ሰው ላይ አንዳንድ ታላላቅ መሪዎች ባይሰግዱበት ጥሩ ነው፣ ቅጣት እንዲሆን ተብሏል። መሪዎቹ አይስገዱበት፣ ሌላ ሰው ይስገዱበት። መሪዎቹ ባይሰግዱበት፣ ታላላቅ ኢማሞች፣ ታዋቂ ዑለማዎች አይስገዱበት፣ ሌሎች ይስገዱበት። ረድዕ ለማድረግ ሌሎችን እንዲቆጠቡ ለማድረግ ማለት ነው። በጣም መጥፎ ስራ ስለሆነ እንጂ ላኢላሃ ኢለላህ ባለ ላይ ሶላት ተሰገደ ይሰገድበት እና ሙብተዲዕና አቂዳ የተበላሸ ምናምን የሚል ነገር ውስጥ ጥያቄ ውስጥ እንደምገቡ ይታወቀኛል። ግን ምን አለ መሰላችሁ መስኩር ከሆነ አንድ ሰው ተፍቲሽ የለም ወይም ደግሞ እንደዚህ በያን ያልደረሳቸው ከሆኑ አሉ አይደል እንትን ነገር ገጠሩ ክፍል ውስጥ ያሉት አባቶች አያቶቻችን እንትኖቻችን አሉ አይደል እነሱ ላይ ይሰገድባቸዋል። በያኑ ብዛት አልደረሳቸውም። ብዙዎቹ ብዙዎቹ አልደረሳቸውም። ፈትዋ የሚሰጡት ዑለማዎች ታላላቅ ሆኖ አካል ላይ ነው። ስባት እንትን የሚሉት በቢድዓው ላይና በእንትኑ ላይ በሽርክያት ላይ በጣም የሚቀጥለው ሁጃ የደረሰው አካል መሆን አለበት። መረጃው ደርሶት እንዲተኛ ከሆነ ማለት ነው። تارك الصلاة ሲሞት تارك الصلاة ሆኖ ከሞተ ማለት ነው። ሲሞት አንድ ወቅት አስሩን እየሰገደ መግሪብ አካባቢ ላይ ቢሞት تارك الصلاة አይደለም። ጀምሯል፣ ተውበት አድርጎ ጀምሯል። አይ ስለ ሶላት ማወቅ አለማወቅ አይደለም። تارك الصلاة ነው። ምንም ሶላት ላይ ዘንግቶ ከሞተ ግን አለመስገዱ ነው የሚሻለው። ግን ዑለማዎች መካከል አለ፣ በአኢማዎች መካከል ልዩነት አለ። ኢማሙ ሻፊዒ ያሉት አለ፣ እነ ኢማሙ አህመድ ኩፍሪያት ሙሉ በሙሉ ኩፍሪያት ውስጥ ነው የከተቱት። እነ መሐመድ ብን ሐዚም ካፍር ነው ያሉት። እነ ዑሰይሚንም በዘመኑ ካፍር ነው ያሉት። አክሰረ ዑለማ ሙሐዲስ ስታዩ ወደ ካፍርነት ደረጃ ነው የወሰዱት። ታሪክ ሶላት ነው وعن علي بن ابي طالب رضي الله تعالى عنه قال قال رسول الله صلى الله عليه وسلم የማይሰገድበት ቦታ ከሞተ ነው ሶላት አልጋኢብ የሚሰገደው ማለት ነው። ነብዩ አልሰገዱም። በሷሃባም ዘመን አልተሰገደም። ስንት ሷሃባ ሞቷል በረሃ ውስጥ የምትገድበት ሶላተል ጋኢብ አልተባለም። ኢራቅ ውስጥ የሞተ ሶሐባ ላይ መዲና መስጊድ አልተሰገደም። የለም፣ ምንም ታሪክ የለም። አሁን አንድ እውቅ እውቅና ያለው ሰው ለምሳሌ አንድ ታላቅ እንትን አሁን ሸህ አልባኒ ላይ እንሰግዳለን የለም እነንተና ላይ እንሰግዳለን እብኑ ባዝ ላይ እንሰግዳለን እብኑ ተይሚያ ላይ እንሰግዳለን እንሰግዳለን የእድሜን ክልል የምን ክልል ምንም የሚባል ነገር የለም መጀመሪያ አይሰግድም የለም ስለሌለ አሁን አንድ ትልቅ ታዋቂ ሰው ሆኖ ሀገር ላይ ቢሞት ሶላት አልጋዚ የሚሰገድበት ደሊል የለም ነው መረጃ የለም ትላልቅ ሰዎች ሞተው ሰላተል ጋኢብ አልሰገዱም። ሰሃቢዮች አላደረጉም። ነብዩም የነጃሽ ብቻ ነው ያደረጉት። ነብዩም ነጃሽ ላይ ሰላተል ጋኢብ ሲሰግዱ ምንድነው ተብሏል? አልተሰገደበትምና ነው እንጂ አልገባችሁም? መልኩት ፊት ታብል ጀናኢዝ ይመጣል። ይሄ ራሱ ኢንሻአላህ እናያለን። ምን ስለ ተውሂድ ምንም ሁጅ ያልደረሳቸው እንሰግዳለን፣ ችግር የለም እንሰግዳለን። አብራናቸው እንደ ስንት ቢድዓ የሚሰራ ሰው ጋር እኮ አብረን እንሰግዳለን። ላ ኢላሀ ኢለላህ ብሎ ብዙ ነገር የሚሰራ ጋር ይሰገዳል። ምንም አይደለም። ሁጃው ደርሷቸው መከራከሪያው ወይንም ደግሞ ሐዲስና ቁርአን መረጃ ደርሷቸው እንዲተኛ በሆኑና ዑለማዎች እነከሌ ጋር አትስገዱ ብለው ፈትዋ የሰጡ ከሆነ እኛ ራሱ ያምናለን። እንጂ አለበለዚያ የትኛውን ቦታ እኮ እንሰግዳለን። ላኢላሃ ኢለላህ ራሱ አህባሽ ሁሉ ጋር አትስገድ አይባልም። የራሱ አይባልም። ከአህባሽ ሁሉ ጋር እንዳትሰግድ አይባልም። ማለት ላይ የገባቸውን አታች ዝም ብሎ በግርግር የሚከተሉ እነሱ ጋር ትሰግዳለህ፣ ምንም አይደለም። አህባሽ ሁሉ ካፍር ነው። ድምዳሜ ውስጥ መግባት ራሱ ክልክል ነው። አንተ አብደላህ አልሐረሪ ማከፈል ላይ ኺላፍ አለ። እንኳንም እንኳን ከታች ያሉት ተከታዮች ምንም የማያውቁት ማለት ነው። እነዚህ ሁሉ ያውቁ እነሱን ተከትላ ያስገድ አይባልም። ይባል ምትገዳ እሺ ማላላት አይደለም ኩፍርያት ራሱ አዘቅት የሚከታ ዓለም ነው ሰዎችን መከፈር በጣም ጥንቃቄ የሚያስፈልገው ዓለም የሚገርም ዓለም ነው ባህር ነው ሰዎችን እከሌ ካፍር ነው ማለት አስደንጋጭ ነገር ስለዚህ ሁጃ አልደረሰው ሁጃ የሌለው ሽርክያት እየሰሩ ከተላቸዋል ሁዝብ ያ ረሱላላህ የሚባልበት ቦታ አለ ይሄ ማለት ሽርክያት ነው እነሱ መስጊድ እንሰግዳለን አብረን ሌላ የአህሉ ሱና መስጊድ ካለ ለምሳሌ ተራዊህ ምን ምን ጀማዓ አፍሶን እፈልጋለሁ ካል ንግድ እዛ አካባቢ ካልሆነ ይሄድ እዛ ቦታ ማሻአላህ አፍሶን ለማግኘት አለበለዚያ ግን እዚህ መስጊድ አይቻልም አይባልም። ሰውየው ግን ደርሶት ሁጃው በያኑ ደርሶት እንቢተኛ ከሆነ አቂዳው ላይ እዛን ጊዜ ትተዋለህ። وعن علي بن ابي طالب رضي الله تعالى عنه ይበቃልና ግን አሁን ነው ይህንን ልዩነት ማወቅ አለብን። አንተ አጅፋቲ ሱሪ ያላሳጠረና ያሳጠረ እያወዳደርን ነው አይደል? አፍቶልያ ከፈለግ ይሄንኛው ንጹህ ማለት ነው። ላይ ጽድት ያለ ዋና አሊ ኢብኑ አቢ ጣሊብ ውስጡን አላህ አለ አይደል? እኛ የምንፈርደው በምን እንትና ምንድን ያለ ዑመር ዑመር ሰውየውን ያዙትና ለምን መጠጥ ትጠጣለህ ብለው ሲገርፉት ምን አለ? እኔ ስጠጣው እዛ ከንፈሬ ላይ ሲደርስ ወተት ይሆናል አለ። ወተት ይሆናል ይቀየራል ወደ ወተትነት አላቸው። አይ እኛ በምን እንቀጣሃለን? በኸምር ጠጭነት እንገርፋለን። አላህ ዘንድ ደግሞ ወተት ነው ብሎ ይለፍ እኛ በዛሂር ነው የግድ ታዘዘው በዛሂር ነው። ውስጥ ላይ የልቡን አላህ አለ وانا لي ابن ابي طالب قلت له وانا لي ابن ابي طالب وعن علي بن ابي طالب رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ይላሉ ኢዛ አታ አሐዱኩም ሰላተ አንዳችሁ ወደ ሶላት ወደ መስጊድ ሲመጣ ወልኢማሙ ኢማም አላ ሐሊ በሆነ ሁኔታ ላይ ከሆነ ያለው ለምሳሌ ሩኩ ሱጁድ ተሸሁድ እየቀራ በሆነ ሁኔታ ላይ ብቻ ወልኢማሙ ኢማም አላ ሐል የሆነ ነገር እየሰራ ካገኘው ፈሊየስና ይስራ ከማ የስነዑ ኢማም ኢማም የሚሰራውን ነገር ይስራ ኢማም የሚሰራውን ነገር ይስራ። ኢማም የሚሰራውን ይስራ። ተሸሁድ እየቀራ ከሆነ الله أكبر ብለን ተሸሁዱ አብሮ ተቀምጦ መቅራት። ሱጁድ ላይ ከሆነ ከሱጁድ እስከሚነሳ ድረስ አጠብቁት። ኢህራም አድርጎ ሱጁድ መከተል። አንድ ሱጁድ ቢቀረውም እንኳ እዛ ከሰላምታ በፊት ኢህራም አድርጎ ሰውየው ኢማሙ ከማሰላመቱ ከመጀመሪያዋ ሰላምታ በፊት ቁጭ ካለ ጀማዓን አድርጓል፣ ወይም ኢህራም ካደረገ ጀማዓን አድርጓል ማለት ነው። እንደ መጀመሪያው ሰውዬ አራቱንም ረካ እንዳገኘው ባይሆንም እንኳ ማለት ነው። ስለዚህ ባገኛችሁበት ሁኔታ ላይ መቀመጥ ብቻ ነው ኢማም። የመጨረሻም ተሸሁድ ቢቀራ ኢህራም አድርጋችሁ መቀመጥ እንጂ ሌሎች ጀማዓ ጋር አዲስ ጀማዓ መመስረት አለብን አትበሉ። ይሄ ነው አፍቶን على كل من أقر بكلمة الإسلام እስኪ የለም ብላችሁ አይፈሉ ሶላት الجنازة على كل من أقر بكلمة الإسلام برا كان أو فاجرا وكذا كل صلاة الجماعة خلف كل من قال بكلمة الشهادة والحديث وإن كان ضعيفا لكن الأرجين عند المحققين العمل به حديث السرابة وهو لأنه حديث من لأن الرسول والروايات تؤيد أن من صحت صلاته وصح إمامته يراس صلاة تقباينة يالله ما منهم أكل إمام مهن السلام وقد صلى ابن عمر خلف الحجاج نعم ينبغي ألا ألا يتقدم الفاجر للإمامة من جزم فاجر سو ما تقدم على اللبس ما نفعل አሁንም ራሱ መቃወም ራሱ አለ። ለምሳሌ ሱሪው ረጅም የሆነ አጭር እያለ ሱሪው ረጅም ካል ታው አንተ ለብቻው ካሰገደ በኋላ መምከር ወይ አሳጥረው ቁረጠው አለበለዚያ እኛው ይቀረል። ይሄ ምክር ይሰጣል። ምክር ለብቻው በጆሮ ሰው መካከል ደግሞ አንተ ሱሪ እያስረዘምክ ለምንድን አይባልም። ይሄ ፈዲሐ እንጂ ነሲሐ አይባልም። እሺ ነሲሐ ማለት ራሱ በጆሮ ሀቅ አላህ ዘንድ የምንፈልግ ወኹዋነት ወንድምነት የምንፈልግ ከሆነ ሰውየውን በሚስጥር መምከር በሚስጥር መምከር በጁምላ ነው የምነግራችሁ። ሁላችሁም ትሰማላችሁ። ሁላችንም እናሳጥራለን ልብሳችን ኢንሻአላህ። ምን ማሳጠር አቂዳ አይደለም ምንድነው ምን አይባልም። ትንሿ ላይ ያቃተው አቂዳው ላይ ዝርክርክ ነው የሚሆነው። ምንጊዜም ብዙ ጊዜ እንደዚህ ነው የሚታየው ደግሞ ወላሂ የተውሂድ ተውሂዱ ከገባው በኋላ እነዚህ ትናንሽ መዕሙራቶችን ሲሰራቸው ነው የምታየው። ተውሂዱ ተስተካከለ አንድ እንቁ ልጅ ምንድነው የምታየው? እነዚህን እንትን ሱሪ የለም የለበትም በቃ ተውሂድ ሲገባ እኮ ተቅዋ ገባህ ማለት ነው። አወቅከው ጌታህን። ጌታህን ካወቅከው ደግሞ ምን ማድረግ እንዳለብህ ያለ አለባበስ የሆነ የጀነት ትኬት የሚያስጣ አይደለም። የጀነት ትኬት ያስጣል አይደለም። ግን ለነብዩ ታዛዥነት፣ የነብዩ ተከታይነት፣ የነብዩን አለባበስ ተከታይነት ነው። ሰው አንተ እነ ሮላንዶን እነ ሜሲን ይከተላል ወይም ዘፋኞችን ያጅባል። የእነሱን ልብስ በመልበስ የእነሱን የራፐር የሚለብስ አለ። ኢማሙሁም የእነሱ ኢማም فكيف لا نتبع إمامنا نبينا محمد عليه الصلاة والسلام والصحابة الكرام እንዴት አንከተላቸው? እኔ የሆነ ነገር ስናገራችሁ የሆነ ወጣ ያለ ነገር እናገራችኋለሁ አንዳንድ ጊዜ ለምን እንደሆነ ታውቃላችሁ? በጣም በጣም ስለምወዳችሁ ነው። ወላሂ እንድትስተካከሉም ደግሞ እፈልጋለሁ ኢንሻአላህ። ይቺ ቀላል ነገር ነው። በጣም ቀላል ነገር ነው እንጂ ሱሪ ያስረዘመውን ሰው እየፎገርኩ አይደለም። ፉገር አይደለም ፉገር አይደለም። አንተ ፉገራውን አትስማ። ግን ነብዩ ብለዋል ብሎ ነግሮኛል ኡስታዝ ብለህ ይሄንን ያዝ። ለብዩ አድርገውታል ያለው እኔ ከኔ ወጣውን ይሄን ያዝ እንጂ ሱሪ አስረዘመ እንደዚህ ነው እንደዚህ ነው የሚለው ነገር ተው፣ ፉገራውን ተው። ዝም ብሎ ነው ደም ሰላም አለይኩም ወራህመቱላሂ ወበረካቱ